ወልሙሰናቱ ሚነ ኒሳ ኢላ ማ መለከት አይማኑኩም በሰው ትዳር ላይ የሚኖሩ ሴቶችንም ኒካቸው ወርዶ ተፋተው ማግባት ካልሆነ በስተቀር እሱም አይቻልም ማለት በአገልጋይነት የሚቀርቡት ካልሆነ በስተቀር አለ። ኪታቡላህ አለይኩም እነዚህን ህግጋቶች አላህ ህግና ደንብ ያረገና የወሰነ ራሱና ራሱ ብቻ ወኡሂለ ለኩም ማ ወራአ ዛሊኩም እንግዲህ እነዚህ የሚፈቀዱ የማይፈቀዱ ልታገባ የሚቻል የማይቻል ተብሎ ከተዘረዘሩት ከነዚህ ውጭ የሆኑት ሁሉ እዚህ ላይ ያልተካተቱትና ከዚህ ውጭ የሆኑት ጎን ለጎን ደግሞ ነቢዩም እንደዚሁ በትንታኔ ያብራሯቸው አሉ በሐዲሳቸው። ከዛ ውጭ የሆኑ ሁሉ ልታገቧቸው በሐላል ኒካ አስራችሁ የሚቻል ነው ይላል አላሁ ሱብሓነሁ ወተዓላ። አንተብተጉ ቢአምዋሊኩም ሙህሲኒነ ገይረ ሙሳፊሂን አለ። ከዛ በኋላ ከነዚህ ከተዘረዘረው ውጭ በአቅማችሁ ልክ ባላችሁ ኢኮኖሚ ገንዘብ መጠን አይታችሁ ማግባት ፈልጋችሁ ይገባችኋል። በሸሪአው መንገድ መሃሯ ተከፍሎ ኒካዋ ተስተካክሎ ፍቃደኝነቷ ተጣርቶ ማግባት ትችላላችሁ። ግን በሚሆን ጊዜ ሙህሲኒን ገረ ሙሳፊን አለ ለትዳር ሲሆን ሲሆን ጨዋዎችን ፈልጓል። ሙህሲኒን ማለት ጨዋዎች ቢሆኑ ቢሆን ገይረ ሙሳፊሂን ዘነዋት ያልሆኑ ማለት ነው። የዝና ልምድ ያሌላቸው ምናልባት አላህ የመለሳት ካልሆነ በስተቀር ይሄ ባህሪ ላይላቀቃት ይችል ይሆናል ነው። ተውበት አድርጋ ጥሩ ቆንጆ ተውበት እስትግፋር አድርጋ በጠንካራ ኢማንና በተቅዋ የታጀበች ከሆነ አላህ ይቀበላል ተውበትን። ድሮ እንዲህ ነበረችና ላ ከዛ ባህሪዋ ያልተመለሰች ያልተስተካከለች አይነት ከሆነ እንደዚህ አይነቷን ማግባት የለባችሁም ማለት አላህ ሱብሓነሁ ወተዓላ فما استمتعتم به منهن فأتوهن أجورهن እንግዲህ ተስማምታችሁ አግብታችሁ ኒካህሽ በዚህ ያህል ይሆናል ተስማምታችኋል። እሷን ፈቅዳ ከተጋባችሁ በኋላ የምትተገብሩትና መቅረት የሌለበት ነው ኒካቸውን መህራቸውን መስጠቱ የግድና የግድ ነው። አላህ ግድ ያደረገ ነው። ፋቱሁነ ኡጁረሁነ ፈሪዳ በሌላ ባለፈው አልምራን መሰለኝ ዋቱ ኒሳ ሰዱቃትህነ ኒህለ እንዳለው ማለት ነው። ከተጋባችሁ በኋላ ተስማምታችሁ ወላ ጁናህ አለይኩም ፊማ ተራደይቱም ብሂ ሚን ባዕድ አለ ለጋራ ህይወታችን አውለው ፍቅርህ ባህሪ ጸባይ ገዝቶኛል ይቅር ያልኔ ሲታሰር ኒካ ሲታሰር የተወሰንልኝ የኔ የኒካይ ሀቅ ብላ በራሷ ፈቃደኝነት የምትተው ከሆነ ይሄ ጥፋት ወንጀል የለባችሁም አለ አላሁ ስብሐ ወተዓላ። ምንድን ነው የሚለው? ፈኢን ለኩም አን ሸይእ ነፍሰን ፈኩሉሁ ni hani Ammari ayla. ኢነላህ ካነ አሊመን ሐኪማ ጥበበኛ ጌታ አላሁ ስብሓነ ወተዓላ የማያውቀው ነገር የለምና በእውቀት በተሞላ በጥበብ በተሞላ መልኩ ያዛችኋልና ይላል። ወመን ለም የስተጢዕ ጠውላ የኢኮኖሚ ችግር ያለበት ጨዋ የሆነችዋን በዚዋጅ ላይ በነገራችን ላይ ቅድሚያ መታየት ያለበት ኢማንና ተቅዋ ነው። የቤተሰብ ጉዳይ፣ የማንነት ጉዳይ ያ ያ ሰው አብሮ እስካለ ድረስ የማንን ልጅ ላግባ፣ የትኛዋ ለትዳር ትሆነኛለች፣ ረዥም እቅድ እንዲኖረው ይገባል። ግን አላህ ጋር ቦታ ሊያሰጥ የሚችል የሰውን ማንነት ሊያስለካ የሚችል ተቅዋና ኢማን ብቻ ነው። አንዳንድ እንግዲህ ሴቶች እንደ አካባቢ እንደ ቤተሰቡ ክብደት ከራሷ መፈለግ የተነሳ አቅሜ የማይፈቅድ አይነት የኢኮኖሚ ዝቅተኛነት ካለ አለ አላህ ሱብሓነሁ ወተዓላ ወመን ለም የስተጢ ሚንኩም ከእናንተ ውስጥ ያልቻለ ጠውላ ኢኮኖሚ ዝቅ ያለበት አንያንክ ያልሙህሰናት ልሙእሚናት ጨዋ የሆኑትን ቅድም የቆጠርንና የዘረዘርናቸውን አይነቶች ለማግባት ሁኔታዎች የኢኮኖሚ ጉዳይ ያልፈቀደለት ፈሚማ መለከት አይማንኩም ሚን ፈተያትኩም ልሙእሚናት በአንዳንድ አጋጣሚ ብዙ ወጪ የማያስወጡና ዝቅ ያሉ ደግሞ ይኖራሉ። እንደ አቅሚቲ ሻህዋና ስሜት አስቸግሮ በሐራም እዛም እዚህም ከመዘፈቅ እንደዚህ አይነቶችን ቢሆን አግባለ ተካተ ተሰትረ ልትቀመጥ በእንደዚህ አይነቶችን ቢሆን ተሻገል አለ። ምንም ሳያስወጡ እሷም ቸግሯት ማረፊያና መውደቃ ያጣች ግን በሚሆን ጊዜ እሱም ላይ ቢሆን አልሙህሰናትል ልሙእሚናት አለ። እዛም ላይ ኢማን ያላት ብትሆን ጥሩ፣ ተቅዋ ያላት ብትሆን ጥሩ ነው። እሷ አቅምህን አይተህ የትኛዋንም ብትባልም ነገ ደግሞ ስቃይ እሳት የምትሆንብህንና ከኢማን ውጭ የሆነቿን አምጥተህ ሌላ ችግር ውስጥ እንዳትወጥ ወላሁ አለሙ ቢኢማኒኩም የሰውን የኢማን ልክ ቴስት ማድረግ አቅሙና ስልጣኑም ችሎታም ያለው አላህ ጋር ስለሆነ የማናችሁንም ኢማን አላህ ያውቀዋልና አለ አላህ ሱብሓነሁ ወተዓላ። ባዕድኩም ሚን ባዕድ ሁሉም ከአደም ከሐዋ ነው የተፈጠረው። ያችም ሰው የሌላት አባት የሌላት ያለ ሰው የተፈጠረች ማለት አይደለችም ግን በተለያየ መልኩ ጎላ ጎላ ያለችዋን ቅድም ባልነውና ባብራራ ነው አይነት ለአግባ ብትል ሁኔታዎች የማይፈቅዱልህ ከሆነ ለምንም ነገር የማታስቸግርና ዝቅ ያለች በተለያየ አጋጣሚ ግልጽ ነው፣ ይገባችኋል። እንደዚህ አይነቷን ፈልግ ሀራም ላይ ከምትዘፈቅና ሀራም ላይ ከምትጨማለቅ ሲባል ባዕቱኩም ሚን ያው ነው። ሁሉም ከአደም ነው። ወአደሙ ሚን ቱራብ አሉ ነቢዩ አለይሂ ሰላቱ ሰላም። አባታችን የሁላችንም አደም ነው። አደም ከአፈር ነው የተገኘው። ስለዚህ ሰው ሳይሆኑ ቀርቶ አይደሉም። እነሱም ቢሆኑ እነሱም ከአደምና ከሐዋ ያልተኸለቁ አይደሉም ነው። ፋንኪሁነ ቢኢዝኒ አህሊሂን ምናልባት በጉዳያቸው ላይ የሚመለከተው ኃላፊና አስተዳደር ሊሆን የሚችል ካለ እነሱንም ስታገቡ ዝም ብሎ መቀላቀል ሳይሆን በወልዮቻቸው ፈቃድ መሆን አለበት አለ አላሁ ስብሐነ ወተዓላ። ወአቱሁነ ቢል ቢልማዕሩፍ ለእነሱም የሚገባቸውን ኒካ ስትከፍሉ በአቅማችሁ ልክ። እንደዚህ ጨነቷን ደግሞ ስታመጣ ኒካ በባዶ ነው ማለት አይደለም። አቅም በፈቀደ ኒካው መሆን አለበት። እሷ ፈቃደኛ ሆና በተስማማችበት ቢቻል እንደዚህ አይነቷን ብትሆን የትዳር ጓደኛ ስትሆን ሙህሰናቲን ገይረ ሙሳፊሃት ከቻልክ እችም ጨዋ ትሁን። ገይረ ሙሳፊሃት ማለት ዘነዋት ያልሆነች ከዚህ በፊት የዝና ልምድ ያላካበተች መሆነች መሆን አለባታል። ወላ ሙተኪዛት አኽዳን አንተ ለትዳር ከመመኘትህና እሷን ከማጨትህ በፊት ጓደኛም ያልያዘች ከዘመኑ ቋንቋ ጋር ሲሄዳያችሁ በኋላ ኒካ ሊያስርም ላያስርም እኮ ጓደኛ አለችኝ ይላል። የትኛው ሸሪያ ነው እንዲህ አድርጎ ያስቀመጠው? ሙስሊም ነው የምትለው እኮ ነው። ሰፈላወል የምታየው ጓደኛ አለች፣ እሱም እሷም ጓደኛ አለኝ። እንደዚህ አይነቶችን ለትዳር አትፈልገዋል አላሁ ስብሐነ ወተዓላ። ጓደኛ ብላም ያልያዘች መሆን አለባት። ተቃራኒ ጾታ ለተቃራኒ ጾታ ሀላል መሆን የሚችለው ኒካህ ካለ ብቻ ነው ሲባል መነጋገር የለም አይደለም፣ መፈቃቀድ የለም አይደለም፣ መስማማቱ የለም አይደለም። መጠናናት የለም አይፈቀድም ማለት አይደለም። ችግር የለውም ማውራት፣ አገባሻለሁ፣ ፈልጌሻለሁ ብሎ ፍቃደኝነቷን ጠይቆ ተነጋግሮ ችግር የለውም። መልኳን ሊ ቅርጿን ሊ ይህም ይቻላል። ግን ይህን ተንተርሶ ወደ ሌላ አማርኛ መግባቱ ነው ችግር የሚሆነው። ፈኢዛ አሁሲና فإن بفاحشة فعليهن نصف ما على المحصنات من العذاب በድሮ ቋንቋ አገልጋዮች ወይም ባሪያዎች ይባላሉ። እንደዚህ አይነቶች ከሆኑ ያገባሃቸው በሌሎቹ ላይ ያለው የዝና ቅጣት ግማሽ ቅጣት ይቀጣሉ። ከትዳር በኋላ የሚሰሩት አጸያፊ የዝና ወንጀል ካለባቸው አለ አላህ ሱብሓነሁ ወተዓላ ذلك لمن خشي العنت منكم። ዝቅ ያሉትን በተለያየ አቅጣጫ በተለያየ angle አቅምህ ትላልቆችንና በተለያየ ነገር ጎላ ጎላ ያሉትን ለማግባት ኢኮኖሚ ካልፈቀደልህ ዝቅ ያሉትና እንደዚህ አሁን የተገለጸ አይነቶችን አገልጋዮችን ቢሆን ማንኛዎችንም አግቡ ብለን ስንል ምክንያቱ ሊመን ኸሽየ ላዕነተ ሚንኩም ዚና ላይ እንዳልወድቅ ብሎ ለሚሰጋ ሰው ስሜቴ አስገድዶኝ ሐራም ላይ ገብቼ አላህን እንዳላስቆጣ ብሎ ለሚፈራና ለሚሰጋ ሰው ነው ይሄ የተደረገና የተመቻቸለት ይላል አላህ ሱብሓነሁ ተችሎላችሁማ وأن تصبروا خير لكم። አይ አላደርገውም፣ ሰብር አርጌ ወቅትና ጊዜን ጠብቄ የምትሉማ ከሆነ የበለጠ የተሻለ እኮ ነው አለ አላሁ ሱብሓነሁ ወተዓላ። ወላሁ ገፉር ረሂም ዩሪዱ ላሁ ሊዩበይነ ለኩም። በእንደዚህ አይነት ትንተና ቁርአን ሲገባ ለእናንተ ሐራሙን ሐራሙን ሐላሉን የሚመች የሚበጅላችሁን የማይበጅላችሁን ሲተነትንና ሲገልጽላችሁ እኮ ነው አለ አላሁ ስብሓነ ወተዓላ። ወያህዲኩም ሱነነ ለዚነ ሚን ቀብሊኩም ትክክለኛ የሆኑ ከእናንተ በፊት ምርጥና ምርጣ ምርጥ የሆኑ አንቢያዎች፣ ሳሊሆች፣ አላህ ጋር ትላልቅ ቦታ የነበራቸው ሰዎች የእነሱንም መንገድ ሊያመላክታችሁ ፈልጎ እኮ ነው ይላል አላሁ ስብሓነ ወየቱብ አለይኩም። በተለያየ ወንጀልም ትዘፈቃላችሁ። በነፍስያ በሸይጣን ግፊት ገብታችሁ ከዛ ወንጀሎቻችሁም የተውበት አይነት ሊያስተምራችሁና ተውበት ሊያደርግላችሁም ፈልጎ እኮ ነው ይላል። ወላሁ አሊሙን ሐኪም። አላህ በሚያዘው በሚያስተምረው ነገሮች ሁሉ ሳያውቅና ሳይረዳ የሚያደርገው ነገር የለም። እውቀቱ በጥበብ የተሞላ ጌታ አላሁ ሱብሓነሁ ወተዓላ ነው ይላል።